بسم الله آه السلام عليكم ورحمة الله آه بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم ኢንሻአላህ እንቀጥላለን የኪታቡ ተውሂድ ትምህርታችንን ክፍል ዛሬ ክፍል ሶስት ነው የምንቀጥለው ባቡ ሁለተኛ ባብ ላይ ነን ካሁን በኋላ ከቻልን ኢንሻአላህ ሁለት ሁለት ባብ ብንቀራ ጥሩ ነው ለምን ኪታብ በጣም ብዙ ስለሆነ እንድንሄድ ቶሎ ከቻልን ሁለት ሁለት ባብ እናደርጋለን አጫጭር ባብ አለ ወደ አጫጭር ባቡን ስንጀምር ኢንሻአላህ ሶስትም ሊሆን ይችላል እንደ ሁኔታው እያየን ማለት ነው እሺ ባቡ የዛሬ ባብ ደግሞ ምንድን ነው የሚለው ቀውሉላሂ ተዓላ የአላህ ንግግር ነው አፎን ሁለተኛ ባብ ነው ሁለተኛ በር ማለት ነው ሁለተኛ በር ወይ ሁለተኛ ምዕራፍ ነው من حقق ተውሂድ አለ። ተውሒድን እውነት ያደረገ ምን ሐቅቀ ተውሒድ ተውሒድን ተግባራዊ ያደረገ ምን ሐቅቀ ተውሒድ ተውሒድን ተግባራዊ ያደረገ ሰው ደኸለ ልጀነተ ያው ተውሒድ የሚለውን ትርጉም ጨርሰናል ተውሒድ ማለት አንድ ማድረግ ማለት ነው ተውሒድ ማለት ዝም ብሎ የሉጋዊ ሉጋዊ ያጠቃቀሙ የቋንቋ አጠቃቀሙ ብለናል አንድ ማድረግ ማለት ነው እስላሕን በእኛ በዲናችን የምንማረው ደግሞ ምንድን ብለን ነው የዲን አላህን አንድ ማድረግ ማለት ነው በሩቡብያው በዲናችን ቋንቋ አጠቃቀም ደግሞ ያው እንደዚህ ማለቱም አያስፈልግም ለማብራራት ነው እንጂ በዲናዊ አጠቃቀም ቋንቋ በዚህ በዚህ ብሎ ጥሩ ላይሆን ይችላል በእርግጥ ግን እንዲገባችሁ ለማብራራት ተውሂድ የሚለው በኪታብ ምናምን ሲመጣ ግን ምን ለማለት ነው አላህን አንድ ማድረግ ማለት ነው በሩቡብያው በኡሉህያው በአስማ ወሲፋቲሂ በዚህ አንድ ማድረግ ማለት ነው ደኸለል ምንድን የሚለው ባቡ መን ሐቀቀ ተውሒድ ተውሒድን ተግባራዊ ያደረገ ባቡ መን ሐቀቀ ተውሒድ ተውሒድን ተግባራዊ ያደረገ ደኸለል ጀነተ ጀነት ይገባል ደኸለል ጀነተ ጀነት ይገባል ቢገይሪ ሂሳብ ሂሳብ ሳይኖረው ከሂሳብ ውጭ ማለት ነው ደኸለል ጀነተ ጀነት ይገባል ቢገይሪ ሂሳብ ሂሳብ ከሂሳብ ውጭ ገይር የሚለው ያው ውጭ ለማለት የመጣ ነው ቢገይሪ ሂሳብ ሲል ከሂሳብ ውጭ ሂሳብ ሳይኖረው ቀጥታ ጀነት ይገባል ተውሂድን ተግባራዊ ያደረገ ሰው ማለት ነው ወላ አዛቢን ይላል ያው በገይር ሂሳብ ነው የሚለው ብዙ ኪታቦች ላይ በቅንፍ ያመጡት ሊኖር ይችላል ወላ አዛቡ የሚለው ካለ ያው ካለ ቅጣት ለማለት ነው ብዙ ኪታቦች ጋር ግን ወላ አዛብ የሚለው የለም እሺ ስለዚህ ይሄ ተውሂድ ይሄ ምዕራፍ ይሄ በር የሚነግረን ስለምንድን የእውቀት በር የሚነግረን ምንድን ተውሂድን ተግባራዊ ያደረገ ሰው ጀነት ይገባል ቀጥታ ሂሳብ ሳይኖረው ቀጥታ ጀነት ይገባል ማለት ነው الله تعالى ተዓላ የአላህ ንግግር ነው ኢነ ኢብራሂመ ኢብራሂም ኮ ካነ ነበረ ኡመተን ህዝብ ነበረ እዚህ ጋር ያው ህዝብ የሚለው ለምን ለማለት ነው መሪ ለማለት ነው ኢማም ነበረ ለማለት ነው ኢነ ኢብራሂመ ኢብራሂም እኮ ኢነ የምትለዋ በኋላ ላይ ደግሞ የበለጠ እንትን ትላል ይመጣል እንትኑ አጀሩምያ ላይ በደንብ የምትቀሩት ያኛው ጋር በደንብ ይብራራል ግን ለጊዜ ምንድነው ኢነ ማለት ለተእኪድ ነው የሚመጣው ተእኪድ ወይ ተውኪድ ተእኪድና ተውኪድ ያው አንድ ነው ለማረጋገጥ ንግግሩን የበለጠ እርግጠኛነቱን ለማሳየት ማለት ነው ኢነ ኢብራሂመ ኢብራሂም እኮ ካነ ነበረ ኡመተን ህዝብ ነበረ ወይ ደግሞ ኢማም ነበረ መሪ ነበረ ቃኒተን ሊላሂ ለአላህ በአምልኮ ዘውታሪ ቃኒተን ሊላሂ ማለት ለአላህ በአምልኮው ዘውታሪ ዛሬ አምልኮ ነገ ሊተው ወይ ደግሞ ምናም ሳይሆን በአምልኮው ዘውታሪ ነበረ ኢብራሂም አለህ ሰላም ሐኒፈን ያዘነበለ ያዘነበለ ማለት ወደ ቀጥተኛዋ መንገድ ያዘነበለ ነበረ ወለም የኩ አልነበረም ወለም የኩ አልነበረም ሚነል ሙሽሪኪነ ከሙሽሪኮች ከሚያጋሩ ሰዎች አልነበረም ነቢዩ ኢብራሂም አለህ ሰላም وقول الله تعالى إن إبراهيم إبراهيم كو كان أمة حزب نبر إمام نبر مري نبر ቃኒተን ሊላሂ ለአላህ ዘውታር የሆነ በአምልኮ ሐኒፈን ወደ ቀጥተኛ መንገድ ያዘነበለ ሆኖ ወለም የኩ ሚነል ሙሽሪኪን ከሙሽሪኮች ከሚያጋሩት አልነበረም ይላል ለምንድ ነው ብዙ ጊዜ ኢብራሂም ወለም የኩ ከክርስቲያኖች አልነበረም ከአይሁዶችም አልነበረም ከሙሽሪኮችም አልነበረም ሁሉም የኛ ነው ሲሉ ስለነበረ ማለት ነው ቁረይሾች የኢብራሂም ተከታይ ነን ይላሉ ቁረይሾች እንደዛ ጣዖት እያመለኩ የእብራሂም ተከተልን ይላሉ አይሁዶች አሁን እንደዚህ እየሰሩ ይህን ሁሉ ፈሳድ ኩፍር ሽርክ እየሰሩ ኢብራሂም የኛ መሪ ነው ይላሉ ልክ እንደዛ ነሷራዎችም ይህን ሁሉ ኩፍርና ሽርክ እየሰሩ የኢብራሂም የኛ ነብይ ነው የኛ መሪ ነው ይላሉ ስለዚህ አላህ ደግሞ ወለም የኩ ሚነል ሙሽሪኪን አላቸው ከሙሽሪኮች አልነበረም ከክርስቲያኖችም አልነበረም ከአይሁዶችም አልነበረም ሌላ ቦታ ቁርአን ላይ አለ በደንብ አድርጎ የሚያስቀምጥ ከሙሽሪኮችም አልነበረም ከነሳራም ከአይሁድም አልነበረም ነገር ግን ጥርት ያለ ሙስሊም ነበረ ይላል ኢብራሂም አለይሂ ሰላም የትውሂድ ትምህርት ሲወራ ብዙ ጊዜ ቁርአን አንቀጽ ሲመጣ ኢብራሂም ይመጣሉ ነብዩ ኢብራሂም እና ትልቅ ነብይ ናቸው ከኡሉል አዝም ውስጥ ናቸው ከአምስቱ ኡሉል አዝም የሚባሉት አምስቱ ነቢያት ውስጥ አንዱ ናቸው እንደሚታወቀው ያው ወደ 120 ሺህ የሚሆን ነቢያት ተልከዋል እነዚህ መቶ ሀያ ሺህ ሁሉ ነቢያት ለምንድን ነው የተላኩት ከዚህ በፊት ቁርአን ኪታብ እዚህ ኪታቡ ተውሂድ ለመግቢያ ላይ ቀርተነዋል ወለቀድ በዓትና ፊ ኩል ኡመቲ ረሱለን ምን ብሎን የላከው አላ በሁሉም ህዝቦች ላይ ነቢያትን ልከናል አለ ምን ብሎን የላከው ለምንድን ነው አን ዕቡዱላሃ ወጅተኒቡ ጣጉት አላህን አምልኩ ጣዖታትን ራቁ ብሎ አላህ ማለት ነው ስለዚህ አፎን ተቋረጠ አሰላሙ አለይኩም ድምጽ ይሰማችኋል እሺ ኔትወርክ ችግር ስላለ ነው ያው ካቋረጥንበት እንቀጥላለን ስለዚህ መቶ ሀያ ሺህ ነቢያትን አላህ ይህን ሁሉ ነቢያት የላከው አን ዕቡዱላህ ወጅተኒ ወጣቁት ለሚለው ነው አላህን ብቻ አንድ ጌታችሁን አምልኩ ከጣውታ ትራቁ ለሚለው ትምህርት ነው አላህ ይህን ሁሉ ነቢያት የላከው ከነዚህ ነቢያት ውስጥ 360 ረሱሎች ናቸው ረሱሎች ናቸው ብዙ ያው የተለያየ አይነት እንትኖች አስቀምጠዋል አሊሞች ረሱልና ነብይ ልዩነቱ ምንድነው የሚለው ያው ሼክ ፎዛን የጠቀሱት ምንድነው ረሱል ማለት ያው መጽሐፍ ወርዶለት ለህዝቦች እንዲያስጠነቅቅ የታዘዘ ነው ይላሉ ለብዙ ህዝቦች ማለት ነው ነቢያት ደግሞ ያው መጽሐፍ ሊወርድላቸው ላይወርድላቸው ይችላል ግን ለብዙ ህዝብ እንዲያስጠነቀው አልታዘዘዙም ብለው ያልታዘዙ ናቸው ብለው ያስቀምጣሉ ያው ሊያስተምሩ ይችላሉ ግን እንደ ረሱሎች ያው ትልቅ ሀላፊነት እንትናላቸው ማለት ነው እንደዚህ ብለው ነው ያስቀመጡት ብቻ ያው ባጭሩ ምንድነው ረሱሎች ከነቢያት ከፍ ያለ ደረጃ እንዳላቸው እንረዳለን ከ360 ረሱሎች ውስጥ ደግሞ አምስቱ ኡሉል አዝም ናቸው አምስቱ ኡሉል አዝም ደግሞ ኑህ አለህ ሰላም ኢብራሂም አለህ ሰላም ሙሳ አለህ ሰላም ዒሳ አለህ ሰላም እና ነቢዩ መሐመድ ስለ ላሁ ሰለም እነዚህ ናቸው አምስቱ ኡሉል አዝም የሚባሉት ከእነዚህ አምስቱ ኡሉል አዝም ደግሞ ሁለቱ ከሊሎች አሉ ሁለቱ ከሊል ከሁሉም የበለጡ ነቢያት ናቸው ነቢዩ ኢብራሂም አለህ ሰላም እና ነቢዩ መሐመድ ስለ ላሁ ሰለም ናቸው ከሁሉም ነቢያት የሚበልጡት ከሁለቱ ደግሞ ነቢዩ መሐመድ ስለ ላሁ ሰለም ይበልጣሉ ማለት ነው ብቸኛዋን ምስኩን የሆነች ቦታ የውመልቅያማ ላይ የሚያገኙት እሳቸው ናቸው ማለት ነው ማንም አያገኘውን ስለዚህ ኢብራሂም ብዙ ቦታ የተውሂድ እንትን ላይ ይጠቀሳሉ እሳቸው እሺ ሁለተኛው አንቀጽ ላይ ምን ይላል ወቃል አላሁ ተዓላ አላህ አለ ከፍ ያለው ጌታችን በባህሪያትም በዛቱም ከፍ ያለው ጌታችን ምን አለ ወለዚነ ሁም እነዚያ የሆኑ <clears throat> ቢረቢህም በጌታቸው ላ ዩሽሪኩን የማያጋሩ ስለዚህ እነዚህ አንቀጾችን የሚያስረዱን <clears throat> ያው ስለ ሙእሚኖችና ስለ ነቢያት ባህሪያት እየነገረን ነው ያው የማያጋሩና ስለ የማያጋሩና ተውሂድን ተግባራዊ ያደረጉ መሆኑን እያስረዳን ይሄ ቁርአን አንቀጽ ማለት ነው ሁለቱ ቁርአን አንቀጽ ያየ ነው عن حسين بن عبد الرحمن ይላል حسين بن عبد الرحمن قال حسين بن عبد الرحمن قال كنت عند سعيد بن جبير سعيد بن جبير زند ነበርኩኝ አለ عبد الرحمن عفوا حسين بن عبد الرحمن ማን ጋር ሰዕድ ብን ጅበይር ጋር ነበረ እሱ ጋር ነበረ ማለት ነው እሱ ቤት ፈቃለ አለ አዩኩም ማን ነው ይህን የሚለው ስዕድ ብን ጅበይር ማለት ነው ሁሴን ብን አብድራህማን ስዕድ ብን ጅበይር እዛ እሱ ጋር ነበረ ከዛ ስዕድ ብን ጅበይር ምን አለ አዩኩም ረአ አዩኩም ማንኛችሁ የትኛችሁ አለ ረአ አየ አልከውከበ ኮከብን አለዚ ያ ኢንቀዳ የወደቀ አልባሪሐተ ትናንት ማታ የወደቀውን ኮከብ ማታ ላይ የወደቀውን ኮከብ ያየ ማን ነው አለ ኮከብ የሚሉት ያው ተወርዋሪ ኮከብ በተለምዶ የሚባለው አሁን የተለያየ ስም ሊሰጡት ይችላሉ ከሰማይ እንትን ብሎ የሚወድቃለ ምድር ላይ የሚወድቃለ አሁንም ሊወድቅ ይችላል እሱን ያው በተለምዶ ኮከብ ተብሎ ይጠራል እሺ አዩኩም የትኛችሁ ረአ አየ አልከውከበ ኮከብን አየ አለቢያ ኢንቀደ የወደቀ አልባሪሐተ ማታ ማታ ላይ የወደቀውን ኮከብ ያየ ማን ነው ብሎ ጠየቀ ሰዒድ ብን ጁበይር ማለት ነው ፈቁልቱ አልኩኝ አለ ማን ነው ሁሴን ብን አብድራህማን ምን አለ አነ እኔ አይቻለሁ አለ ሁሴን ብን አብድራህማን አለ እኔ አይቻለሁ ثم قلت ከዛ በኋላ አልኩኝ አለ ሁሴን ብን አብድራህማን ثم قلت ከዛ በኋላ ቀጥይ እኔ ካልኩ በኋላ ቀጥይ ያልኩ አለ ምን አለ አማ ኢኒ አማ ኢኒ አለ እኔማ ለም አኩን ፊ ሶላት አለ ለም አኩን ፊ ሶላህ ሶላት ላይ አልነበርኩም አለ አየህ አያችሁ አይደለ ትናንትና ማታ ማን ያየው ሲለው ምን አለ እኔ ነኝ ያየሁት አለና ከዛ ثم قلت አለና ከዛ በኋላ ምን ምን አለ ኢኒ አማ ኢኒ እኔማ አለ ለም አኩን አልነበርኩም ፊ ሶላህ ሶላት ላይ አልነበርኩም አለ ለምንድን ነው ይሄንን ያለው ማታ ላይ ሌሊት ላይ ተነስቶ ስለነበረ ሰዎቹ ምን ብለው እንዳያስቡ ብሎ ነው ሌሊት ሶላት ይሰግዳል ምናምን ብለው እንዳያስቡ ምን አለ ሶላት ላይ አልነበርኩም አላቸው ማለት ነው የማይሰሩት እንዲታ እንዲሰሩ እንዲባሉ አይፈልጉም ነበር ሰሓቦች ማለት ነው ወላኪኒ ነገር ግን አለ ሉዲቅቱ ተነድፌ ነበረ አለ ሉዲቅቱ ማለት ተነድፌ ነበር ነገር ግን ተነድፌ ነው ልሰግድ ሳይሆን ለሊት ተነስቼ የነበረው ኮከቡን ያየሁት ለሊት ለምንድን ነው ተነድፌ ተነስቼ ስለነበረ አየሁት አለ ቃለ ከዛ ስዒድ ብን ጁቤር ምን አለው ተነድፍ የነበረ ምናምን ሲል ማለት ነው ሁሴን ብን አብድራህማን እንደዚህ ተነድፍ የነበረ ሲል ሰዕድ ብን ጁበይር ምን አለው ቃለ ፈማዛ ሰንዓት አለው ምን ሰራ ስትነደፍ ምን አደረክ አለው فماذا صنعت من አለው قلت الكنيالة حسين بن عبد الرحمن من አለ على ሩቃ አስቀራሁ ከዚህ በፊት ጨርሰነዋል ሩቃ ማለት ያው የሚነበብ ነገር ማለት ነው ሩቃ ቁርአን ሊሆን ይችላል በኋላ ላይ በደንብ ኪታቡ ተውሂድ ወደ በኋላ ላይ በደንብ ይብራራል አሁን ዝም ብለን አለ ሩቅ አስቀራሁ ማለት ያው ቁርአን ቀራሁ ለማለት ነው ቁርአን እንደ መድኃኒት ተጠቅሞ ቀራ ማለት ነው ከዛ ቃለ አለው መልሶ እኔ እርተቀይቱ ሲለው ምን አለው ፈማ ሐመለከ አላ ዛሊከ ይህን እንድትሰራ ምን አነሳሳህ ወይ ምን ገፋፋህ ለምን ሰራሃው ብሎ ጠየቀው ፈማ ሐመለከ አላ ዛሊከ ይሄንን እንድትሰራ ምን ገፋፋ ምን አነሳሳህ አለው ለምን ሩቃ ጠራህ ብሎ ጠየቀው ያው ማስረጃ መጠየቁ ነው ማለት ነው ቁልቱ አልኩኝ አለ መልሶ ምን አለ የተነደፈው ሁሴን እብን አብድራህማን ማለት ነው ሐዲቱን ሐዲስ ነው አለ ንግግር ሰምቼ ነው ሐደሰናሁ ሻዕብዩ ሻዕብዩ የነገረን ሐዲስ ነው ያንን ሐዲስ ማን የነገራቸው አሻዕብዩ ነግሯቸው ማለት ነው ቃለ አለ ወማ ሐደተኩም አለው ምን ብሎ ነገራችሁ ምን ሐዲስ ነው የነገራችሁ ብሎ ጠየቀው ሐዲሱን እስቲ ንገረኝ አለው ማለት ነው <clears throat> ቁልቱ አልኩኝ አለ ሐደተና አለ ነገረን አን ቡረይደተ ብን ሑሰይቢን ከቡረይደተ ብን ሑሰይብ ሰምቶ ማለት ነው ማን የሰማው ሹዓይብ ማለት ነው ሹዓይብ ነው የሚነግራቸው ሐደተና አን ቡረይደተ ብን ሑሰይብ ከቡረይደት ብን ሑሰይብ ሰምቶ ነው የነገረን አነሁ ቃለ እሱ እኮ ብሏል ላሩቅየተ ሩቃ የለም ላ ሩቃ የለም ኢላ ቢሆን እንጂ ኢላ ማለት ያው እንደምታ <clears throat> ከዚህ በፊት እንደ አየናት እቺ ሐርፍ የምትጠቅመው ኢላ የምትለው ለምንድን ነው ኢላ የምትለው ለምንድን ነው የምትጠቅመው እንደ እንትን ብሎ ለማውጣት ማለት ነው ተለይቶ ለማውጣት ለምሳሌ ሁላችሁም ኑ አንተ ስትቀር ይባላል አይደል አዎ ብቻ በስተቀር ትክክል ናችሁ ያንን ለማለት እንጠቀምባታለን ኢላ የምትለው ማለት ነው ስለዚህ ላ ሩቅየተ ሩቃ የለም ብሎ ነበር አይደለ እስቲስና ነው ሐርፉል እስቲስና ትባላለች ኢላ ቢሆን እንጂ ሚን አይኒን ከአይንናስ ሲቀር አይንናስ የአይንናስ ማለት አንዳንድ ጊዜ ቡዳም ይባላል በእኛ ሀገር አይንናስ ማለት ያው እሱ ታቆታላችሁ አው ሑመቲን ወይ ደግሞ ሑማ ማለት እዚህ ጋር ንድፋት ማለት ነው ስለዚህ ነቢያችን ይሄ እነሆ ቃለ ቡረይደት ብን ሁሰይን ምን ብሏል ብሎ ተናገረ ሻዕብዩ ላ ሩቅየተ ሩቃ የለም ኢላ ሚን አይኒን ከአይንናስ እንጂ ከአይንናስና አው ሑመቲን ወይ ደግሞ ከንድፋት ከሁለቱ ሲቀር ሌላ ሩቃ ማስቀራት የለሚል የሚል ሀዲስ ሰምቼ ስለነበረ ከዛ ደግሞ እኔ ተነድፍ ያለሁ አለ አይደለ እሱ ደግሞ ተነድፏል ስለዚህ ይሄ ማስረጃ ለእኔ ይሆናል ስለዚህ ከዛ እኔ ምናሩ ካለ ሩቃ አስቀራሁ ማለት ነው ሩቃ ቀራሁ ማለት ነው እሺ <clears throat> ከዛ በኋላ ቃለ ይህንን ሰማ አይደለ የተነደፈው እንግዲህ ሀዲ ማስረጃ መጣ የው ሰሃቦች ማስረጃ ነው ከዛ ሁሴን ብን አብድራህማን ለዚህ ነው እንትን ያልኩት አለ አይደለ የሩቃ የቀራሁት ያስቀራሁት ወይ ደግሞ ሩቃን የከጀልኩበት ምክንያት በአረብኛ ብዙ ጊዜ ኢስተ ሚል ከመጣ በፊት ለፊቱ ብዙ ጊዜ መከጀልን ያሳያል ኢስተ ኢስቲጋሳ እስቲዓና استعاذة እንደዚህ ምናምን መከጀል ነው ለምሳሌ እስቲዓና የሚለው አገዝን መከጀል استعاذة ጥበቃን መከጀል እስቲጋሳ እርዳታን መከጀል ወይ መፈለግ የሚለውን ያሳያሉ ማለት ነው است የምትሏ አሊፍ እና ሰአና ከቃሉ በፊት ለፊቱ ተገጥሞ ማለት ነው ሲመጡ ማለት ነው ብዙ ጊዜ ቅራ እንዳይገባችሁ ብዙ ጊዜ አረብኛ ማለት ነው አንድ ቃል ታውቁትና ተቀያይሮ ይመጣል ከዛ ተቀያይሮ ሲመጣ አንዳንድ ጊዜ ግራ ሊያጋባ ይችላል ይችም አንድ ናት ማለት ለማወቂያ እሺ ከዛ ምን አለ ቃለ ያን ሰዒድ ብኑ ጅሜር ይህንን ሐዲስ ከሰማ በኋላ ቀድ አሕሰነ መልካም ሰራ አለ መን ኢንተሃ መጨረሻውን ያደረገ ኢላማ ሰሚዐ ወደ ሰማው አያችሁ ቀድ አሕሰነ መልካም ሰራ መን ኢንተሃ መጨረሻውን ያደረገ ኢላማ ወደ ሰማው ስለዚህ ምንድን ያለ ይሄ ጥሩ ሰራ ለምን የሰማኸውን ምን ስላረክ እያሉ ነው ተግባራዊ ስላደረክ ማለት ነው ምን ለማለት ነው እዚህ ጋር ቀድ አሕሰነ መልካም ሰራ መኒንታሃ መጨረሻውን ያደረገ የጨረሰ ማለት ነው ኢላ ማሰሚያ ወደ ሰማው ምን ማለት ነው የሰማውን ተግባራዊ ያደረገ ሰው መልካም ሰራ አለው ያው ሐዲስ ስላ ማስረጃ ስላለው ማለት ነው ወላኪን አለ እሱ ደግሞ ነገር ግን አለ ስለዚህ ወላኪን ብሎ ሲመጣ ምን ትረዳላችሁ ሌላ የሆነ ትንሽ ለየት ያለ ነገር ሊያመጣ ነው ማለት ነው ወላኪን ነገር ግን አለ ሐደተና ነገረን ሐደተና አወራን ወይ ነገረን እብኑ አባሲን እብኑ አባስ ነገረን አለ አን ነቢይ صلى الله عليه وسلم ከነቢያችን صلى الله عليه وسلم ሰምቶ ማለት ነው እብኑ አባስ ረዲየላሁ አንሁ እብኑ አባስ ሲባል ማን ነው የታወቀ ነው አብደላህ እብን አባስ እብን መስዑድ ሲባል አብደላህ እብን መስዑድ እብን ዑመር ሲባል አብደላህ እብን ዑመር እነዚህ በጣም ነው የታወቁ ናቸው ሶስቱ ሰሓቦች በጣም አብደላህን ሁሉም ስማቸው እና ምን አለ እብን አባስ ምን አለ አኔ ነቢይ ስለ ላሁ ሰለም ከነቢያችን ስለ ላሁ ሰለም ሐዲስን እየዘገበ ማለት ነው ዑሪደት አሉ ነቢያችን ስለ ላ ሰለም ሲናገሩ ዑሪደት ቀረበችልኝ አልየል ኡመሙ ህዝቦች ቀረቡልኝ እንዳያቸው ለማለት ነው እንዳያቸው ቀረቡልኝ ህዝቦች ለእኔ ለእይታ ቀረቡልኝ አሉ ፈረአይቱ አየሁኝ አሉ ፈረአይቱ አየሁኝ አነብየ ነቢይን አየሁ ወማዕሁ ረክጡ ወማዕሁ ከእሱ ጋር አረህጡ ቡድኖች ማለት ነው የተወሰኑ ትንሽ ሰዎች አየሁኝ አሉ አረህጡ ትንሽ ሰዎች ከሱ ጋር ሁነው ማለት ነው ነብይና ራህጥ አየሁ ራህጥ ማለት ከሶስት እስከ ዘጠኝ ነው ይላሉ ከሶስት እስከ ዘጠኝ ያለ ቁጥር ምን ይባላል ህዝቡ እነዚህ ረህጥ ይሏሉ ያው በእኛ ቡድን የተወሰኑ የሰዎች ስብስብ ለማለት ነው ፈራአይቱ አየሁኝ አነብየ ነብይን አየሁ ወማዕሁ ከሱ ጋር ረህጥ ትንሽ ሰዎች ማለት ነው ወነብይ ነቢይንም አየሁ ወማዕሁ ከሱ ጋር አረጁሉ አንድ ሰው አንድ ነብይ አየሁ ከማን ጋር ሁኖ ከአንድ ሰው ጋር ብቻ ወረጁላኒ ከሁለት ሰው ጋር ሌላ ደግሞ ማለት ነው የመጀመሪያው ምን አዩት ከራህጥ ጋር ከተወሰኑ ቡድኖች ከ3 እስከ 9 የሚሆን ማለት ነው ሌላ ደግሞ ነብይ ምን አዩ ከአንድ ሰው ጋር ሆኖ ወረጁላኒ የሚለው ደግሞ ሌላ ደግሞ ነብይ ከሁለት ሰው ጋር ሆኖ አዩ ብዙ ነብይ ይመጣል ያዩታሉ ማለት ነው ይሄ የመልቂያማ ላይ እየተናገሩ ነው ነብይ ሰለላሁ ዐለይሂ ወሰለም ወነብይ ይሄ ነገር አልተከሰተም አይደለም ይሄ ነብይ ገና አልተከሰተም ይሄ ክስተት አፎን ይሄ ክስተት ገና አልተከሰተም የሚያወሩት ግን አላህ አሳውቋቸው ነው አላህ የወደፊቱን አላህ ነው ብቻ ነው የሚያውቀው እንላለን አይደለ አልጋኢብ አላህ ብቻ ነው የሚያውቀው ግን ነቢያትም አላህ ሲያሳውቃቸው ያውቁታል እሺ ወነብይ ነብይንም አየሁ ወለይሰ መዓሁ ከሱ ጋር ሳይኖር አሐዱን አንድም ሰው ሳይኖር ከሱ ጋር አንድ ሰው ሳይኖር ነብይንም አየሁ አሉ ነብያችን ስለ ላ ስለም ስለዚህ ከሆነ ነብይ ከሆነ ሰው ጋር ከተወሰነ ቡድን ጋር አዩ ነብያችን ስለ ላ ስለም ከአንድ ሰው ጋር አዩ ከሁለት ሰው ጋር አዩ ብቻውንም አዩ ኢዝር አሉ ምን ለማለት ነው ያው አንድ ሰው ሁለት ሰው ጋር የሚመጣው ያመነለት ማለት ነው ብቻውን ምንም ያልተቀበለው ሰው ብቻውን ይመጣል ሁለት ሰው ካመኑለት ከሁለት ሰው ጋር ይመጣል የተወሰኑ ሰዎች ካመኑ ያመኑት ጋር አብሮ ይመጣል ማለት ነው ካመኑት ጋር እሱን ካመኑበት ማለት ነው አላህን ከተቀበሉት ጋር አብሮ ይመጣል ማለት ነው ነብዩ ኢዛሉ የዛን ጊዜ ሩፊዓሊ ሊ የሚለው ረፍዐ ቀጥተኛ ትርጉሙ ያው ከፍ ማድረግ ማለት ነው ከፍ ማድረግ ማለት ነው ያው እያዩ እያለ ማለት ነው እያዩ እያለ አሁን እንግዲህ ሁለት ሰው ምናምን አዩና ኢዝ ብቅ ተደረገልኝ ለኔ ለኔ ማለት ነው ሩፊዓ ያው ቃሉ በቃሉ ከፍ ማለት ነው እዚህ ጋር ግን ከፍ ተደረገልኝም ማለት ይቻላል ያው ታየኝ ለማለት ነው إذ رفع لي ለእኔ እንዳይ ተደረግኩኝ ለማለት ነው سواد ጥቁር አዚም عظيم ማለት ታላቅ ማለት ነው ታላቅ ጥቁር አየሁ ማለት ምን ለማለት ነው የብዙ ሰዎች ስብስብ አየሁ ማለት ነው አብረው እየመጡ ማለት ነው ብዙ ሰዎች ናቸው ሰዋዱን አዚም ትልቅ ጥቁር ለማለት ነው ያው የተፈለገበት ምንድን ነው ብዙ ሰዎችን አየኋሉ ነቢዩ ስለ ላሁ ሰለም ፈዘነንቱ አሰብኩኝ አሉ ፈዘነንቱ አሰብኩኝ አነሁም ኡመቲ ህዝቦቼ ናቸው ብዬ አሰብኩኝ አሉ ፈዘነንቱ አሰብኩኝ አነሁም ኡመቲ የኔ ህዝቦች ናቸው ብዬ አሰብኩኝ የኔ ህዝብ መሰሉኝ አሉ ነቢያ ስ ላ ሰለም ብዙ ሆኖ ሲመጡ ሳያቸው እሺ ፈቂለ ተባልኩኝ አሉ ፈቂለሊ ተባልኩኝ አሉ ተባልኩኝ አሉ ነቢ ስ ላ ሰለም እሳቸው ሌላ ሰው አላቸው ማለት ነው አፎን ሌላ ሰው ማለት ተሳስቻለሁ ተባሉ ማንዳላን ፈቂለ ሊ ተባልኩኝ ሀዛ ይሄ እኮ ሙሳ ሙሳ ነው ወቀውሙሁ ህዝቦቹ ናቸው ሀዛ ይሄ ሙሳ ሙሳ ነው ወቀውሙሁ ህዝቦቹ ናቸው ሙሳና ህዝቦቹ ናቸው አሏቸው ተባሉ ነቢዩ ስለ ላሁ ወሰለም እነዚህ ትልቅ ጥቁር ብዙ ሰዎች የመጡት ሙሳና የሙሳ ህዝቦች ናቸው ተባሉ ነቢዩ ስ ሰለም ስለዚህ ከዚህ እንረዳለን ማለት ነው የሙሳ ህዝቦች ብዙ እንደሆኑ እንረዳለን ማለት ነው ፈነዘርቱ አየሁኝ አሉ ነቢያችን ስለ ላሁ ሰለም ፈነዘርቱ አየሁኝ ፈኢዛ ሁወ ሰዋዱን አዚም ሌላ ጥቁር ደግሞ አዩ ነቢያችን ስለ ላሁ ሰለም ይሄ ካለ በኋላ ሰዋዱን አዚም አዩ ከዛኛው ከመጀመሪያው ሲያብራሩ ምን አሉ وهذا أعظم من السواد الأول لأن أمة النبي صلى الله عليه وسلم أكثر بكثير من أمة موسى عليه السلام ይሄ ደግሞ በጣም ትልቅ አየሁ አሉ ከመጀመሪያውም የበለጠ ጥቁር አዩ ነቢያችን ስለ ላሁ ሰለም ይሄ የነቢያችን ሰለላሁ ዐፎን ቆይ ይመጣል ይሄ ከመጀመሪያው የበለጠ አዩ ማለት ነው ፈቂለ ሊ ተባልኩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሀዚህ እነዚህ እኮ ኡመቱክ ያንተ ህዝቦች ናቸው እነዚህ የአንተ ህዝቦች ናቸው ተባሉ ይሄ ከመጀመሪያ በለጠ ትልቅ ጦር ነው እንደሚታወቀውም የነቢያችን ሰለላሁ ዐለይሂ ወሰለም ኡማ ከየትኛውም ኡማ በቁጥር በጥራትም በቁጥርም ይበልጣሉ የነቢያችን ኡማዎች ማለት ነው ተግባባን የነቢያችን ኡማ በቁጥርም በብዛትም ማለት ነው በብዛትም በጥራትም የነቢያችን ስለ ላሁ ሰለም ኡማ ይበልጣሉ ከየትኛውም ኡማ የበለጠ ማለት ነው ልክ እሳቸው ከየትኛውም ነብይ እንደሚበልጡት እሳቸው ከየትኛውም ነብይ ይበልጣሉ የእሳቸው ሱሐቦች ደግሞ የእሳቸው የነቢያችን صلى الله ሰሐቦች ከሌሎች ነቢያት ሱሐቦች ሁሉ ይበልጣሉ ከሙሳ ሶሐቦች ማለት ነው የሙሳ የነበሩ እሱ ጋር የነበሩ ከነበሩት የነቢያችን ስለ ላሁ ሰለም ሶሐቦች ይበልጣሉ ከየትኛው ማለት ነው ከዒሳ ሐዋርዮች የነቢዩ መሐመድ صلى الله وسلم ሶሐቦች ይበልጣሉ ስለዚህ እንደዚህ ነው ማለት ነው ህዝቡ ደግሞ የነቢያችን ስለ ላሁ ሰለም ኡማ በጥራትም ይሁን በብዛት ከሌላዎቹ ኡማዎች ሁሉ ይበልጣል ማለት ነው እሺ ወማዓሁም ከነሱ ጋር አላሉ <clears throat> ወማዕሁም ከነዚህ ማለት ነው ከነቢዩ እማዎች ውስጥ አሉ አይደለ ከነሱ ውስጥ አለ ሰብዑነ ሰባ አልፈን ሺ ሰባ ሺ አሉ የድኹሉነ ልጀነተ ጀነት ይገባሉ ሰባ ሺ አሉ የድኹሉነ ልጀነተ ጀነት ይገባሉ ቢገይሪ ሂሳቢን ከሂሳብ ውጭ ወላ ዓዛቢን ከቅጣት ውጭ ቅጣትም ሂሳብም ሳይደረግላቸው ቀጥታ ጀነት የሚገቡ ሰባ ሺህ አሉ ከነዚህ ከነቢያችን ኡማ ውስጥ ማለት ነው ሌሎቹ ጀነት አይገቡም ለማለት ሳይሆን እነዚህ ሰባ ሺዎቹ ግን የተለዩ ናቸው ምን ለማለት ነው ምንም እንትን የላቸውም ሂሳብ የላቸው ምን የላቸው ቀጥታ ጀነት የሚገቡ ናቸው ማለት ነው ሌላ በእርግጥ አለ رواه ورواه ኢማሙ አህመድ ኢማሙ አህመድ የዘገቡ ሐዲስ አለ والبيهقي في حديث أبي هريرة። አቡ ሁረይራ በዘገቡ ሐዲስ فاستزدت ربي فزادني مع كل ألف سبعين ألفا አሉ ነቢያችን صلى الله وسلم وسنده جيد ነው ይላሉ ጥሩ ሀዲስ ጥሩ ሰነድ ነው ያለው ይላሉ አሁን ያነበብኩላችሁ ሌላ ሀዲስ ነው ምንድን ነው የሚለው እያንዳንዱ እዚህ ጋር ሰባ ሺህ ውስጥ አሉ አይደለ ጀነት ካለ ሂሳብ ውጭ የሚገቡ አሉ ተብሏል አይደለ ከነዚህ እያንዳንዱ ሰባ ሺህ ውስጥ ከተባለው ውስጥ እያንዳንዱ እያንዳንዱ ውስጥ ሰባ ሺ ሰባ ሺ ውስጥ እንዲኖር ማለት ነው ተግባባ አይደለ ሰባ ሺ በሰባ ሺ ማባዛት ማለት ነው ለአላህ ጠይቃለሁ አላህም እንዲጨምረኝ ጠይቄ አላህም ሰጥቶኛል የሚለው ሀዲስ አለ አላህ ያር ነው ከነሱ ውስጥ አላህ ያርገን ማለት ነው ስለዚህ ሰባ ሺ ይላል ይሄ ሀዲሱ ሰባ ሺ ከሂሳብ ውጭ ጀነት የሚገባሉ ተብሏል ሌላ ደግሞ በእያንዳንዱ ይሄ ኢማሙ አሕመድ እና ቢሀቂ የዘገበው ሀዲስ ደግሞ ሰሒህ ነው ብለዋል አልሐፊዙ ሰነዱ ጀይድ ነው ብለዋል እንደዛ ከሆነ እያንዳንዱ ሰባሽ ውስጥ ሌላ ሰባሽ አለ ማለት ነው ሌላ ሰባሽ አለ ማለት ነው እነዚህ ሂሳብ ሳይደረግላቸው ቀጥታ ጀነት የሚገቡ ናቸው ማለት ነው ثم አሁን ይህንን ሐዲስ ነብያችን ስለ ይሄ እየተናገረ ነው እንዳትረሱት እንዳትረሱት ምንድነው የሚለው መጀመሪያ ተነደፈ አይደለ ሁሴን ብን አብድራህማን ተነደፈ ያው ታሪኩ ጀምረው ሰዒድ ብን ጁበይር ጋር ሁሴን አብድራህማን ነበረ ከዛ ሰዒድ ብኑ ጁበይር ማን ነው ትናንት ማታ ማን ነው ማታ ላይ የወደቀውን ኮከብ ያያለ ሁሴን አብዱራህማን እኔ ያየሁታል እና ምን አለ ግን ስሰግድ አልነበረም የተነሳሁትኝ ተነድፌ ነው አለ ምን ምን አረክ ተነድፈ ሲለው ማስረጃ መጣ አይደለ ሩቃ የለም ከሕመቲን ወላ አይን ሲቀር ከአይንና ስና ከንድፋት ሲቀር ሌላ አይቻልም ይል አይቻለሁ አለ ስለዚህ ማስረጃ መጣ ትክክል ላለው ይሄኛው ደግሞ ስዑድ ብኑ ጅበይር ደግሞ ሌላ ሐዲስ ወላኪን ብሎ ተናገረ አሁን እያወራ ነው እሱ እሺ እሱ ምን አለ እብኑ አባስ ነገረን ብሎ እየተናገረ ነው አሁንም አላለቀም እሺ እቺ ቅንፏ እዚህ ምታት ያለቀችው የነብያችን ንግግር ነው ያለቀው እሺ ብዙ ጊዜ ሐዲስ ደማቅ አድርጎ የሚጽፉት የማን የነብያችን ንግግር ነው ይኸው እዚህ ጋር ደማቅ ቅንፍ እንትን ትምህርተ ጥቅስ ነገር ጀምሮ እዚህ ጋር አልቋል ግን ገና ነው የሐዲሱ አላለቀም የነቢያችን ሰለላሁ ዐለይሂ ወሰለም ንግግር እዚች ጋር አቋረጠ ማለት ነው ثم ነሃደ አለ አሁን የሚናገረው ማን ነው እብኑ አባስ ነው እሺ ለምን እዚህ ጋር ብለና ولكن حدثناه ابن عباس عن النبي صلى الله عليه وسلم انه قال አለና ይሄን ተናገረ ከዛ ثم نهض አለ ከዛ ተነሱ ፈደኸለ መንዚለሁ ቤታቸው ገቡ ነቢዩ ስለ ላ ሰለም ማለት ነው ፍመናሀበ ከዛ ተነሱ ነቢያችን ስለ ላ ሰለም ፈደኸለ መንዚለሁ ወደ ቤታቸው ገቡ ነቢያችን ስለ ላ ሰለም ፈኻዘ ናሱ ሰዎቹ ተከራከሩ ፊ ኡላኢከ በእነዚህ ሰዎች ላይ እነዛ ሰባ ሺህ ማለት ነው ሰባ ሺዎቹ እነማን ናቸው ብሎ እነዛ ሰሓቦች ይህንን ሀዲስ ከሰሙ በኋላ መወያየት ጀመሩ ማለት ነው ፈቃለ ባዕሁም ከፊሎቹ አሉ ከነዛ ሰሓቦች ውስጥ ይህን ሀዲስ ሰምተው ከነበሩት ውስጥ እዛ ቁጭ ብለው እንጃ ቁሞም ሊሆን ይችላል እዛ ውስጥ የነበሩት ምን አሉ ፈለዓለሁም ምናልባት ናቸው አለ አለዚነ እነዚያ ሶሒቡ ሶሓባ የሆኑ ረሱላላህ ሰለላሁ ዐለይሂ ወሰለም ምናልባት የነቢያችን ሰለላሁ ዐለይሂ ወሰለም ሶሓቦች ናቸው አሉ ግምት እየገመቱ ነው እንግዲህ እነዚህ ሰባ ሺህ ሂሳብ ሳይደረግላቸው ቀጥታ ጀነት የሚገቡት ምናልባት ሶሓባዎች ናቸው አሉ ግማሾቹ ማለት ነው ወቃለ ባዕሁም ደግሞ ከፊሎቹ ምናሉ? ወቃለ ባዕሁም ከፊሎቹ ደግሞ ምናሉ አሉ ፈላዓለሁም ምናልባት ናቸው الذين እነዚያ ولدوا في الإسلام እስልምና ላይ የተወለዱ ማለት ነው ሙስሊም ሆነው ከመጀመሪያ ተወልደው فلم يشركوا ከዛ ሽርክ ያልሰሩ فلم يشركوا ሽርክ ከዛ በኋላ ደግሞ ሽርክ ያሰሩ بالله በአላህ ላይ شيئا አንዳችም ነገር በአላህ ላይ ያላጋሩ وذكروا أشياء ነገራትን አወሱ وذكروا أشياء ነገራትን አወሱ የተለያዩ አወሱ ማለት ነው ገመቱ ግማሾቹ መጀመሪያ ምን አሉ ምናልባት ሶሐቦች ናቸው እነዚህ ሰባ ሺህ ሂሳብ ሳይደረግላቸው ጀነት የሚገቡት ሶሐቦች ናቸው አሉ ሌሎቹ ደግሞ ምን አሉ አይ ምናልባት እነዚህ እስልምና ላይ ተወልደው ሙስሊም ሆነው እስከ መጨረሻ ሙስሊም ሆነው የሞቱ ሽርክ ሳይሰሩ አሉ እንግዲህ የተለያዩ ግምት ተነጋገሩ ማለት ነው ፈኸረጀ አለይህም ረሱሉላህ ስለ ላሁ ወሰለም ነቢያችን ስለ ላሁ ወሰለም ወጡ ከዛ ከቤታቸውና ፈአክበሩሁ ነገሩትኝ የምንነገሩት ያው የተነጋገሩት ማለት ነው እንደዚህ እንደዚህ እንዳሉ ለነቢያችን ስለ ላሁ ሰለም እንደዚህ እንደሆነ ነገሩት ለነቢያችን ስለ ላሁ ሰለም ነገሯቸው ማለት ነው ከዛ ፈቃለ ነቢያችን ስለ ላሁ አለ ወሰለም ምን አሉ ሆሙ አሉ አሁን እንግዲህ ሰሓቦቹ ሲሰሙ ነቢያችን እንደዚህ መነጋገራቸው ነቢያችን ተናገሩ ምን አሉ ሁሙ ለዚነ እነሱ እኮ ናቸው ሁሙ ለዚነ እነሱ ናቸው ላ የስተርቁን ሩቃ የማያስቀሩ ላ የስተርቁነ ሩቃ የማያስቀሩ ወላ የክቱነ የማይተኮሱ ወላ የክቱነ የማይተኮሱ እሺ ምን አለ ላ የስተርቁነ የሚለው ምን አለ ላያስተርቁነ ያው ሩቃ የማያስቀሩ ወላ የክቱነ ማብራሪያ የሆነ እንትን ለማለት ነበረ ቆይ አንድ ጊዜ ምን አለ ኢስተርቃ የሚለው ማለት ነው ላየስተርቁነ የሚለው ኢስተርቃ ከሚል የመጣ አይደለ የስተርቁነ ከዚህ በፊት ስትቀሩ አይታችኋል አይደለ ኢስተርቃ ያ ሲገባ ያው ጋኢብ ሆኖ ለብዙ ሰዎች ሲሆኑ ማለት ነው የስተርቁነ ማለት ምን ማለት ነው ኢስተርቃ የሚለው ቀጥተኛ ትርጉሙ ራሱ ምን ማለት ነው አይ ጠለብ ሩቅየተ ሩቅያን መከጀል ማለት ነው ከሌላ ሰው ማለት ነው ስለዚህ ላ የስተርቁነ ምን ማለት ነው ማለት ነው አይ ላ የጥሉቡነ ሚን አሐድን አንየቅራ አለይህም አያችሁ ላ የጥሉቡነ ሚን አሐድን አንየቅራ አለይህም ከሌላ ሰው ሩቃ እንዲቀራላቸው የማይከጅሉ ማለት ነው ከሌላ ሰው ሩቃ እንዲቀራላቸው የማይከጅሉ ሊማየሊ ምክንያቱም ምንድን ነው ሊቁወት ኢዕቲማድህም አላላሂ በአላህ ላይ በጣም ኃይለኛ የሆነ መተማመን ስላላቸው ሊዕዘት ንፉሲህም አን ተዘሉል ሊገይሪላሂ ራሳቸውን ከአላህ ውጭ ለሌላ ነገር ዝቅ አለማድረጋቸው ሶስተኛ ደግሞ ወሊማ ፊ ዛሊከ ሚን ተዓሉቅ ቢገይር ላሂ ከአላህ ውጭ መንጠልጠል ነገር ስለሚያመጣ ይህንን ስለማይፈልጉ ማለት ነው አያችሁ ስለዚህ ላ ሩቃ የማያስቀሩ የሚለው እዚህ ጋር እዚህ ጋር ሐራም ነው ማለት አይደለም እሺ ግን ሰባ ሺዎቹ ውስጥ ጀነት ካለ ሂሳብ ካለ ቅጣት ቀጥታ የሚገቡት ለመሆን ማለት ለምሳሌ ሐራም ያልሆነ ነገር አለ አይደለ ከራ የሆነ ሐራም የሆነ ያልሆነ ከራ የሆነ ነገር አለ ብታረጉት የተጠላ ከፈለጋችሁ ግን ብታረጉት ወንጀል የሌላችሁ አለ ስለዚህ ይሄኛው ምንድነው ሩቃ ማስቀራት ሌላ ሰውን ቁርአን እንዲቀራልን መጠየቅ ወንጀል ነው ማለት አይደለም ግን የማይጠይቁት ግን ከሚጠይቁት ይበልጣሉ ለማለት ነው ገባችሁ አይደለ የማይጠይቁት ሩቃ እንዲቀራላቸው የማይጠይቁት ከሚጠይቁት ይበልጣሉ የማይጠይቁት ለምንድን ነው ብለናል አንደኛ በአላህ መተማመን ስላላቸው ነው ሁለተኛ ከአላህ ውጭ ለሌላ ዝቅ ራሳቸውን ዝቅ ስለማያደርጉ ነው ሶስተኛው ደግሞ ምንድን ይሄ ነገር ደግሞ ሲበዛ ከአላህ ውጭ በሌላ ነገር መንጠልጠልን ስለሚያመጣ ይህንን ስለማይፈልጉ ነው ማለት ነው ስለዚህ ባህሪያቸው እየነገሩን ነው ነቢዩ ሰለላሁ ዐለይሂ ወሰለም ላ የስተርቁን ይላል ወላ የክቱነ የማይተኮሱ ወላ የክቱነ ያው መድኃኒት ነው መድኃኒትነት የድሮ የሚጠቀሙበት አለ ልክ እንደዛው ነው ይሄኛው ትርጉሙ ሲያብራሩት ምንድን ነው እንደ ላየስተርቁነ የሚለውን ያብራራ ነውን የተብራራው ለዚህ ይሆናል ማለት ነው ወላ የክቱነ የሚለው የማይተኮስስ የሚለው ተመሳሳይ ነው ሁኔታው ማለት ነው ሁኔታው ወላ የተጠየሩነ በገድ የማያምኑ በገድ የማያምኑ ማለት ነው ወላ የተጠየሩነ በገድ የማያምኑ ገድ ማለት ለምሳሌ አንድ ጥቁር ድመት ፊት ለፊት ቢያልፍ ዛሬ አይቀናኝም ወይ የሆነ ነገር መጥፎ ነገር ሲያይ አይ ዛሬማ መውጣት የለብኝም እንደዚህ ሆናለሁ ምናምን እንደዚህ ያንን ነገር ይሄ ጭራሽም እንትን ነው ሽርክ ነው በኋላ ላይ ይመጣል ለራሱ ባብ ሆኖ በደንብ ይብራራል ኢንሻአላህ ኪታቡ ላይ ሼክ ያመጡታል ስለዚህ እዚህ ጋር ወላ የተጠየሩነ የማይሉ የሚለው ምንድን ነው በገድ የማያምኑ ለማለት ነው ተሻኡም ይቻላል ተሻኡም ማለት ለምሳሌ ሰውየው ገበያ ሊወጣ ብሎ ለንግድ አይዞህ የሚል ድምጽ ከሰማ ደስ ይለዋል ማለት ነው አይዞ የሚል ድምጽ ስለሰማ ስለሰማ አይ በቀይ ይሳካልኛል ብሎ እርግጠኛ መሆን አይቻልም ግን ነፍሱ ደስ ብትለው ችግር የለውም ነቢያችን ስለ ላ ስለም አሉ ደስ ይለኛል ብለዋል ተሻኡም ደስ ይለኛል ስላሉ ችግር የለውም ግን እሱ ስለሰማ ይሳካል ማለት አይደለም እሺ ወላ የተጠየሩነ በግድ የማያምኑ ወአላ ረቢህም በጌታቸው የተወከሉነ የሚመኩ ናቸው አያችሁ ስለዚህ እነዚህ ናቸው ሰባሽ ውስጥ ጀነት የሚገቡት ኢንሻአላህ ደግሞ ሰለላሁ ዐለይሂ ወሰለም እንዳሉት በእያንዳንዱ ሰባሽ ውስጥ ሰባሽ አለ ብለዋል ሁሙ ለዚነ ላያስተርቁን ሩቃ የማያስቀሩ ወላ የክቱነ የማይተከሱ ወላ የተጠየሩነ በገድ የማያምኑ ወአላ ረቢም የተወከሉን በጌታቸው የሚመኩ ናቸው ፈቃመ ነቢያችን ስለ ላ ስለም ይሄ ከተናገሩ በኋላ ፈቃመ ዑካሻ ዑካሸት ብን ሙሕሲን ሰሐቢይ ነው እሱ ተነሳና ዑካሸት ብን ሙሕሲን ተነሳና ፈቃለ አለ ያ ረሱል አላህ አንቱ የአላህ መልእክተኛ ሆይ አሁን ይህንን ከመግባቴ በፊት ምንድን ነው ይህንን ለምን አመጣው ማለት ነው አያችሁ መጀመሪያ ሁሴን ሁሴንን አብድራህማን ይቻላል ብሎ ሀዲስ ማስረጃ መጣ ይሄኛው ሰዒድ ብን ጁበይር ሰሐብይ ደግሞ ይህንን ያመጣው ለምንድን ነው ላ የሚለው ሩቃ ባታስቀሩ ግን ይሻላል እያለ ነው አያችሁ ሩቃ በራስህ ነው የምትቀራው ጥሩ ከሰው ማስቀራቱ መጠየቁ አላህ ያመጣልንን ፈብል ትሩፋት አለ አይደለች ሰባሽ ውስጥ ለመግባት ከዛ ውስጥ ለመግባት ያው ሊከለክል ይችላል ማለት ነው እንጂ ሐራም ነው ለማለት አይደለም ማለት ነው ወላኪን ነገር ግን ብሎ ያመጣው በራስ ብትቀራ ነው እንጂ ከሰው ማስቀራቱ ጥሩ አይደለም ለማለት ነው ፈቃመ እዩ ሰሓቦች ከዚህ የምትረዱት ምንድ ነው በማስረጃ ነው ያኛው ማስረጃ መጣ ይሄኛው ማስረጃ መጣ በማስረጃ የምናወራ ከሆነ ሁላችንም አይንጋጭም ሁሉም ከቁርአንና ከሐዲስ ማንወጣ ከሆነ ትንሽ ልዩነት ዞሮ ዞሮ ይኖራል ፊቅህ ላይ ለምሳሌ አንዳንድ ሶላት አሰጋገድ ላይ ሙሉ ትልልቅ ልዩነት ሳይሆን ትንንሽ ቢድዓ ማያስመጣ ትንንሽ ሊኖር ይችላል እሱን ደግሞ መቻቻል የሚመጣው እዚህ ጋር ነው ማለት ነው አያችሁ መቻቻል ይመጣው ለምሳሌ አንድ ሀዲስ መጥቶ ቀጥታ ልክ ሀዲሱ ለምሳሌ ነቢያችን ስለ ላ ስለም ምናሉ ሱጁድ ስትወርዱ ልክ እንደ እንስሳ እንደ ግመል እንደሚወርደው አትውረዱ ብለው ነቢያችን ስለ ላ ስለም ምናሉ ቀጥለው እጃችሁን አስቀድሙ አሉ ነብያችን ስለ ላ ስለም ይህን ሀዲስ ሲናገሩ ግማሾቹ ምን አሉ ሀዲስ የሚለው ምንድን ነው እጃችሁን አስቀድሙ በቃ እጃችን ነው የምናስቀድሙ ሱጁድ ስንወርድ ብለው ወረዱ ግማሾቹ ምን አሉ ምን ማለት ነው ጥያቄ ስለምኑ ነው ተሻኡም የሚለው አፎን አላየሁትም ነበር ተሻኡም ማለት ለምሳሌ እናንተ ልትወጡ ልትሰሩ ስራ ልትወጡ ስትሉ ድምጽ ትሰማላችሁ አይዞህ የሚል ዝም ብሎ ሰው እያወራ እኮ ነው እየጮኸ ከእናንተ ጋር አይገናኝም ግን የሆነ ድምጽ ሰማችሁ የዛን ጊዜ ይሄ ተሻኡም ነው ስትሰሙት ማለት ነው ስለዚህ ተሻውሙ የዛን ጊዜ ስትሰሙት ይህን ድምፅ ደስ ቢላችሁ ወንጀለኛ አይደላችሁ ነው ደስ ቢላችሁም ችግር የለውም ነቢያ ስ ስለም ተሻኡም ወዳለሁ ብለው ነበረ ይዕጅቡኒ ያሉ ደስ ይለኛል አሉ ስለዚህ በዚህ ችግር የለውም ለማለት ነው እሺ ስለዚህ ያን ሀዲስ ላይ ነበር ያቆም ነው አሁን ግማሾች ምን አሉ በእጅ ነው መስገብ መውረድ ያለብን ሌሎቹ ደግሞ ምን አሉ ሀዲሱ አይ መጀመሪያ ልክ እንደ ግመል እንደሚወርደው አትውረዱ ነው የሚለው ስለዚህ ግመል የሚወርዱ ደግሞ መጀመሪያ በፊት ለፊቱ ነው ስለዚህ የግመል ፊት ለፊቱ እጁ ስለሆነ መውረድ ያለብን በግራችን ነው ሀዲሱ በእጅ ውረዱ የሚለው እንትን የሚል ሀዲስ አለ ሀዲስ ጥናስ እንትን ነው ምንድን ነው ስሙ ረሳሁትኝ የሚባል አለ ስለዚህ ምን ለማለት ነው ሀዲሱ ያዘገበው ሰውዬ ሲናገር እጅ እግርን አስቀድሙ ለማለት አስቦ ነው እጅ አስቀድሙ ያለው ብለው በእግር ነው የሚወረደው አሉ አሁን ይሄኛው ሀዲስ ከአንድ ሀዲስ ነው ይሄን የተረዱት ይሄ አያጣላንም ትክክለኛ ማስረጃ እስከያዘ ሰውየው ድረስ ቁርአን ሀዲስ ለመከተል እስከሞከረ ድረስ ሼኹል ኢስላም ኢብኑ ተይሚያ ደግሞ ምን አሉ ሁለቱም ይቻላል አሉ ነቢያ ስ ስለም ሌላ ሀዲስ አለ በእጃቸውም ወርደዋል በእግራቸውም ወርደዋል ስለዚህ ስጁድ ሲወርዱ በእግርም በችም ይቻላል ይላል ሼኹል ኢስላም እብኑ ተይሚያ እኔም ደስ የሚለኝ ይሄኛው ነው የሼኹል ኢስላም እብኑ ተይሚያ እንትን ማለት ነው ስለዚህ በዚህ በዚህ አንዳንድ ሀዲስ ላይ እንደዚህ አይነት ላይ ሰው የሚችለውን ያህል ለመረዳት እስከሞከረ ድረስ ችግር የለውም ግን ዝም ብሎ ለማይመስል ሀዲስ ዝም ብሎ ያ አንገት እየጠመዘዙ ከራሱ እንትኑ ጋር ከመዝሀብ ጋር እንዲገጥም ማድረግ ወይ ከባጢል አቂዳ ጋር እንዲገጥም ሀዲስና ቁርአን እየጠመዘዙ ማበላሸት ይሄ ትልቅ ወንጀል ነው ማለት ነው እሺ ادعوا الله ስለዚህ فقام ዑካሻ ይሄን ሐዲስ በላጩ ብዙዎቹ እንደዚያ ግን ችግር የለውም በእጅም በእግር መውረድ ይቻላል ከተባለ ያው ነው ማለት ነው እሺ ምን ይላል ፈቃመ አለ ፈቃመ ተነሳ ነቢያችን ስለ ላ ስለም ይሄን ከተናገሩ በኋላ ዑካሸቱ ብን ሙሕሲን ዑካሽ ይህን ሀዲስ ማስረጃ እንደ ምሳሌ ያመጣሁት ያው አንዳንድ ቦታ ትንንሽ ቦታዎች ላይ ያው የፊቂ አንዳንድ ነገር ላይ ልዩነት ሊመጣ ይችላል ስለዚህ እንደዚህ አይነት ቦታ ላይ እንቻቻላለን ለማለት ነው እሺ ፈቃመ قم عكاشة بن محسن عكاشة بن محسن تنسانا فقال على يا رسول الله أنت يا الله ملك تنياه يا لاتشو ادعو الله أن يجعلني منهم ادعو الله الله الطيق أن يجعلني منهم كن السوست كن نزيك الله اندي أدرقين ጠይቅልኝ አላቸው ዑካሾት ብን ምሕስን ለነቢዩ መሐመድ ስለ ላ ሰለም ቃለ ነቢያ ስለ ላ ምን አሉ አንተ ሚንሁም ከእነሱ ውስጥ አንተ አለህ አሉትኝ ማን ነው ዑካሸት ብን ሙሕሲን ስለዚህ አንድ ሰው እናውቃለን ማለት ነው ዑካሸት ብን ሙሕሲን አንደኛ ጅጅነት እንደሆነ ተመሰከረለት ማለት ነው አሽረት ልሙበሽሪን ብልጀና ሰምታችኋል አስርቱ ጀነት የተመሰከረላቸው የጀነት እነሱ ልዩ ናቸው እሺ ከሌሎቹ ሰሃቦች በተለየ መልኩ የተቀመጡ ናቸው ሌሎች የሉም ለማለት አይደለም ቢላል ጀነት ነው ተመስክሮለታል ቢላል ዑካሸቱ ምን ሙሕሲን እዚህ አየን ኢንሻአላህ ሌላም ካልናያለን አስሩ የተለየ ነው እንጂ ከሌሎቹ ሌላ የተመሰክርላቸው የለም ለማለት አይደለም አስሩ ስንል አስሩ ግን ከሌሎቹ በተለየ መልኩ ስለሚበልጡ ነው እሺ አንተ ሚንሁም አሉት ዑካሸቱ ብን ሙሕሲን አንተ ከነሱ ውስጥ ነው አሉት ثم قام رجل آخر ከዛ ሌላ ሰውዬ ተነሳ فقال አለ ያ ረሱል ላህ ኢድዑ ላህ እየጀዓለኒ ሚንሁም ልክ እንደ ዑካሻ እንዳለው አለ አንቱ አላህ መልእክተኛ ሆይ እኔን እስቲ ለምኑልኝ እኔም ከነሱ ውስጥ እንደሆነ አላቸው ለነቢያችን ስለ ላ ሰለም ፈቃለ ነቢያችን ስለ ሰለም አሉት ሰበቀከ ቢሃ ቀድሞሃል ዑካሻ ዑካሻ ቀድሞሃል አሉትኝ ይሄን ነቢያችን ስለ ላ ስለም የተናገሩት ምንድን ነው ይላሉ አሊሞች ሲናገሩ አንደኛ ለምንድን ነው እሱንም ቢሉት ደግሞ ሌላ ይነሳል ሌላ ማያቋርጥ ነገር ስለሚሆን ምን ብለው አቋረጡት የሰውየውንም ተስፋ አላስቆርጡትም አይደለህም አላሉትም ነህም አላሉትም ሰባቀ ከቢሃ ዑካሻ በዚህ ጥያቄ ማን ቀድሞ አላሉት ዑካሸቱ ብን ሙሕሲን ቀድሞሃል አሉትና አቋረጡት ማለት ነው ተሻኡም ሲባል ግን ያው ጥሩ ነው ሲባል አንዳንዱ ትክክል ያልሆነ አለ አይደለ ለምሳሌ በዚህ ወር መጋባት ጥሩ ነው በዚህ ወር መጋባት በዚህ ወር ከተጋባችሁ እንደዚህ እንደዚህ ይሄ ይሄ ከሸሪዓ ውጭ ነው አይቻልም ማለት ነው እሺ فقال ሰበጋ ውካሻለ ባቡ እዚች ጋር ጥያቄ ካላችሁ እዚህ መጠየቅ ትችላላችሁ ኢንሻአላህ እዚህ ጋር መጠየቅ ትችላላችሁ ያው ልቀጥል ነበረ ግን ወደ ትምህርት ቤት ስለሚሄድ ሰዓት ስለደረሰብኝ እዚህና ቁምና ኢንሻአላህ ቀጣይ ላይ የተወሰነ አንድ ሁለት ባብ ለመቅራት እንሞክራለን እንሻላ ጥያቄ ካላቸው እዚህ ጋር የዚህ ባብ መጠየቅ ትችላላችሁ ከዚህ ባጭሩ ከዚህ ባብ የተረዳችሁ ምንድን ነው ተውሂድን ተግባራዊ ያደረገ ሰው ካለ ሂሳብ ካለ ቅጣት ጀነት አላህ ቀጥታ እንደሚያስገባው እንረዳለን ማለት ነው እያንዳንዱ ሁልጊዜ ስትቀሩ እንዳትረሱ ከዚህ ባብ ምንድን ነው የምንወስደው እያላችሁ ራሳችሁም እያስተነተናችሁ እሺ እንደነገርኳችሁ ይሄ ኪታ ምንድን ነው እያንዳንዱ በባብ በባብ ነው የተቀመጠው ሀሳቡን በባብ በባብ በባብ ስላስቀመጠው ለእናንተም ይቀላችኋል ለመያዝ ዝም ብሎ ቢሆን ትንሽ እንትል ባብ ስላለው እች ባብ እንደዚህ አላት እች ባብ እንደዚህ አላት እያላችሁ መሄድ ነው ተሻኡም ማለት አሁን ድምፅ እንደሰማችሁት ማለት ነው የሚቻለው የተባሉ ተሻኡም ስትወጡ ልንግድ ልትወጡ ለምሳሌ አይዞ የሚል ድምጽ ትሰማላችሁ ይሄ ተሻኡም ነው ይቻላል ማለት ነው ነቢያ ስላ ደስ ይለኛል ብለዋል ሌላ አይነት ግን አይቻልም ለምሳሌ በዚህ ወር በመስከረም ወር ያገባ ጥሩ ጋብቻ ይኖረዋል እንደዚህ እንደዚህ ማለት ይሄ አይፈቀድም ቁርአን ለቂ እንደ ቅድም እንደ አልኩት እንትን ማለት ለራስ እስቲ እንትን ማለት በራስ ላይ ማስቀራት ሌላ ሰው እንዲቀራል መጠየቅ ያው ይቻላል ግን ባያረገው ጥሩ ነው ማለት ነው ራሱ ቢቀራ ይበልጣል ማለት ነው ራሱ ቢቀራ ይበልጣል ነው እንጂ ያው ይቻላል በራሱ እንትን የሚል እሺ ጀዛኩሙላህ ይቻላል መቅራት አሁንም አይቻልም አይደለም ላልታመመም ቢሆን እኮ መቅራት ይቻላል ሩቃ መቅራት ላልታመመም ቢሆን ይቻላል ሐራም አይደለም ሩቃ ቁርአን መቅራት ማለት ነው ግን ሰውየው ግን ሰውየው ከቻለ ራሱን የሚያቅ ከሆነ ሌላ ሰዎች እንዲቀሩልለት ባይጠይቅና ራሱ ቢቀራ ይበልጣል ነው ራሱ እኮ ሩቃ መቅራት ይችላል እኮ ሱረት ፋቲሓ እነዚህ ተዓውዞች ቁል ወላሁ ሀድ አየተል ኩርሲ ምናምን ብዙዎቹን በራሱ ለራሱ እኮ ራሱን ለራሱ ላይ መቅራት እኮ ይቻላል ስለዚህ እንደዛ ቢያደርግ ይበልጣል ማለት ነው እንደዛ ቢያደርግ ይበልጣል ራሱ ራሱ ላይ በራሱ ቢቀራ ይበልጣል ነው እንጂ አይቻልም ለማለት አይደለም ተሻኡም ያልሰማሽው ከሆነ ተሻኡም ያው ለምሳሌ ስትወጡ ከቤት ስትወጡ ለንግድ ልስትወጣ ሲል አንድ ሰው አይዞ የሚል ድምፅ ይሰማል ስለዚህ ይህንን ድምፅ ሲሰማ ደስ ቢለው ወንጀለኛ አይደለም ማለት ነው ነቢያ ስለ ሰለም ተሻኡም ደስ ይለኛል ብለዋል ይህንን ይቻላል ግን በመስከረም ወር ያገባ ጥሩ ደርስ ይደርሰዋል ምናምን ይሄ ግን አይቻልም አዎ ቁርአን አላህ ምን ብሏል ቁርአንን ያወረደው ለኛ ቀጥተኛ መንገድ እንድንመራበትና ለመድኃኒት ነው ቁርአን ለሁሉም መድኃኒት ነው ችግሩ የሆነው የኛ ችግር ነው የኢማን ጉድለትና የንያ በአላህ ያለን ተወኩል <clears throat> ችግር ሲኖርብን ነው እንጂ ሁሉም መድኃኒት ነው ቁርአን እሺ ጀዛኩም ላህ ወላሁ አዕለም والسلام عليكم ورحمة الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم